ይህ ራዲዮ ነጋሽ የኢትዮጵያን ሙስሊሞች ድምፅ ነው። በመቀጠል የታሪክ አምድ ይጠብቃችኋል። የአይን ምስክር መጽሐፍ ክፍል 16 ትረካ ይቀርባል። ወደ ሁሙ አይመን እመራችኋለሁ። መልካም ቆይታ አምባሳደር ሹመት ከፍ ብሎ በተዘረዘሩት ሀገሮች የተደረገውን ጉብኝት ፈጽመን እንደተመለስን የአምባሳደርነት ማዕረግ ተሰጥቶኝ በሳውዲ አረቢያ የኢትዮጵያ አምባሳደር የመሆን እድል አገኘው። በዚህ ስራ ላይ እንዳለሁ ለሁለተኛ ጊዜ በኮሎኔል ብርሃኑ ባዬ መሪነትና በአቶ ተስፋዬ ታደሰና በእኔ አባልነት የሁለተኛው ጊዜ ጉብኝት ተፈጸመ። የውይይቱም ዓላማ የደርግ ተቃዋሚ የሆኑትን ድርጅቶች አባል እየተቀበሉ የገንዘብና የመንፈስ እርዳታ እንዳይሰጣቸው እንዳይቀበሏቸውና በስደተኝነትም እንዳይቀበሏቸው የሳውዲ መንግስትን ለማሳሰብ ነበር። እዚህ ላይ የተሰጠው መልስ የሳውዲ መንግስት ሁለቱን ሀገራችንን የሚያራርግ ጉዳይ አይሰራም፣ በእውነቱ በእኛ ወዳጅነት የምታምኑ ከሆነ ተቃዋሚዎቹ ከማንኛውም የፖለቲካ ንቅናቄ ተቆጥበው ሊኖሩ የሚችሉበት ሀገር ቢኖር ሳውዲ አረቢያ ስለሆነ እዚህ መኖራቸው እንዳያሰጋችሁ በቅድሚያ ልንገልጽ እንችላለን። በዚህ የሁለተኛ ጉብኝት ጊዜ የሳውዲ መንግስት የኤርትራ ጉዳይ በሽምግልና ለመጨረስና አስራ ሰባት ዓመት ከኢትዮጵያ ለመለየት የኤርትራ ተገን ተገንጣይ በነበረው መንግስት ውድቀት ምክንያት ብቻ መሳሪያህን ጥለህ ግባ ማለት ተቀባይነት ሊያገኝ እና የፌዴራል አመራር እንዲመለስ የተባለበት ምክንያት ይኸው መሆኑ ተገልጿል። ፖለቲካዊ ክርክር በእኔና በአቶ ተስፋ የታደሰ መካከል በተደረገ አንዳንድ ውይይት የኢትዮጵያ ሕዝብ አረቡ አይወድም የሚል አነጋገር ከአቶ ተስፋዬ ስሰማ የሰጠሁት መልስ የኢትዮጵያ ሕዝብ ጥቁር አፍሪካዊ ሆኖ መታየት አይወድም፣ ጥቁር ሁሉ ሻንቂላና ባሪያ ነው፣ አረብም መሆን አይፈልግም፣ ከየት የመጣ ነው? የኢትዮጵያ ሕዝብ ሰማይ ላይ ተፈጥሮ በወረቀት ተጠቅልሎ መሬት የወረደ ነውን? ወይስ ከአካባቢው ህዝብ ጋር ተዳቅሎ የተወለደ ነው? በእኔ አስተያየት የኢትዮጵያ ህዝብ ከአረብ ጋር የደም ትስስር ያለውና ከዚሁ የአረብ ዘር የመጣ የሰው ልጅ ነው። አረብን መጥላት የእስልምናን ሃይማኖት ከመጥላት የመጣ ነው። ለእስልምና ያለውን ጥላቻ በጉልህ ማሳየቱ የኢትዮጵያ እስላሞች ስሜት መንካትና ጠብ ለመጫር ምክንያት ሊሆን ስለሚችል ለእስልምና ያላቸውን ጥላቻ በአረብ ጥላቻ ለመሸፈን የሚደረግ ሙከራ ነው። ከዚህ ጋር የተያያዘ ሌላ ክርክር ስለ ሶቪየት ህብረት የፖለቲካ አቋም አንስተን ስንወያይ እኔ በሰነዘርኩት ሀሳብ አንድ ሰው አገር ወዳድና ኮሚኒስት መሆን አይችልም የሚል አስተሳሰብ ስሰነዝር አቶ ተስፋዬ ታደሰ እንዴት ባክህ እስቲ አስረዳኝ እያለ በትምክህት ይመልስልኝ ይገኛል። ለዚህ የሰጠሁት መልስ ለምሳሌ በዓለም ሸንጎ የተባበሩት መንግስታት ድርጅት ጉባኤ ላይ ሶቪየትን የሚመለከት ጉዳይ ቢነሳ ሶሻሊስቶች የሆኑ ሀገሮች ሁሉ የሶቪየትን አቋም መደገፍ ይኖርባቸዋል። ጉዳዩም ከሀገራቸው ጥቅም ጋር ተቃራኒ ቢሆንም የሶቪየትን አቋምን መደገፍ አማራጭ የሌለው ጉዳይ ይሆናል። ምክንያቱም ሶቪየት ህብረት ከሌለ ሶሻሊዝም የለም ማለት ነው። የሶሻሊዝም መኖር ዋና ዋስትና የሶቪየት ህብረት መኖር ነው። ስለዚህ ቅድሚያ መስጠት ያለበት የሶቪየት ህልውና ነው እንጂ የእያንዳንዱ ሶሻሊስት ሀገር የግል ጥቅም ማስከበር አይደለም የሚል አስተሳሰብ እንዳለ ለማስረዳት ሞከርኩ። ሶስተኛው አከራካሪ ጉዳይ ግብጽ ሀገር የሚታተም አልሙሰወር የሚባል መጽሔት ይዤ ሳነብ የኢራኑ ንጉሥ ሻህ ፎቶግራፍ መጽሔቱ መጀመሪያ ገጽ ላይ ጎልቶ ይታይ የነበረውን በመመልከት አቶ ተስፋዬ ይህ ብሽቅ ንጉሥ ከምዕራብ በሚገዛው መሳሪያ ሶቪየትን ያህል ትልቅ መንግስት ማሸነፍ ይቻላል በማለት የሀገሩን ሀብት በከንቱ ያባክናል ሲል እኔ በሰጠሁት መልስ መጽሔቱ እንደሚለው የኢራኑ ንጉሥ የሚለው በግዢ መሳሪያ ሶቪየት ህብረትን አሸንፋለሁ የሚል እምነት የለኝም። ነገር ግን ገላጋይ እስኪደርስልኝ ድረስ ልታገልበት እችል ይሆናል። በእውነቱ የኔና የአቶ ተስፋዬ ክርክር ኮሎኔል ብርሃኑ ባዬ ከፍተኛ ማዕረግ ያለው የደርግ አባል እንደመሆኑ መጠን ደርግ ጭው ባለው በሶሻሊዝም ርዕዮተ ዓለም እንዳይሸነፍ ለማድረግ ነው። በተቃራኒው ደግሞ የአቶ ተስፋዬ ታደሰ ጥረት ኮሎኔል ብርሃኑም ሆነ ደርጉ ሶሻሊዝምን ለሀገር እድገት አማራጭ የሌለው አመራር ስለሆነ በዚሁ አመራር ጸንቶ እንዲቆይ ነው። ይህ ክርክር ያስከተለው ውጤት ቢኖር አቶ ተስፋዬ ስለ እኔ አስተሳሰብ ያቀረበው ሪፖርት ከስራ ተነስቼ ወደ ሀገር ተመልሼ ጡረታ እንድገባ ያደረገው ሙከራ ነበር። ስለዚህ ወደ አዲስ አበባ ስለ ሶሻሊዝም ርዕዮተ ዓለም ትምህርት እንዲሰጠኝ ተጠርቼ ከሌሎቹ የኢትዮጵያ ዲፕሎማቶች ጋር ሶሻሊዝምን ለሀገራችን ጠቃሚነት፣ ለህዝባችን አንድነት መድህን ነው የሚል lecture ወይም ትምህርት ከተደረገ በኋላ ሌሎቹ ዲፕሎማቶች ሁሉ ወደ መጡበት ስራ ሲመለሱ እኔና ወይዘሪ ወይዘሪት ዮዲት ጥምሩ ብቻ ከሁሉ በኋላ አስቀርተው ጓዛችሁን ይዛችሁ ወደ ሀገራችሁ እንድትመለሱ የሚል የቃል ትዕዛዝ በጊዜው ከነበሩት የውጭ ጉዳይ ሚኒስትር ዶክተር ፈለቀ ገድለ ጊዮርጊስ ተሰጠን። በዚሁ መሰረት ከመደበኛ ስራችን ተሰናብተን ተመለስን። ከዚያም በኋላ በጽሁፍ ትዕዛዙ ደረሰኝ። ይሁን እንጂ ከሀገሩ ባለስልጣኖች ጋር ከመሰናበቴ በፊት የኤምባሲው ሂሳብ በደንብ ተጠናቆ በትክክል እንዲታወቅ አደረግኩ። ከሀገሩ ባለስልጣን ጋር ከተሰናበትኩ በኋላ የአፍንጫ በሽታ ስላለብኝ ለሕክምና ወደ ለንደን እንዲሄድ ፍቃድ ብጠይቅ እዚያው ያለህበት ታከም የሚል መልስ ተሰጠኝ። በዚህ ጊዜ ወደ ሀገር የመመለሱ ጉዳይ ፈጽሞ ከአንጎሌ ጠፋ። የነበረኝ ምርጫ በስደት መኖር ብቻ ነበር። እንዳሰብኩትም አንድ ቀን በድንገት ተነስቼ ወዳጅ የምጠይቅ አስመስዬ ኡመር አህመድ ጣሃ የሚባል የእህቴ ልጅ ቤት ሄጄ የመሳፈሪያ ሰዓት እስኪደርስ ድረስ ቆይቼ ከአንዲት ህፃን ልጅ በስተቀር ሌሎቹን ይዤ ወደ ለንደን ሄዱ። እዚያም እንደደረሱ ከጥቂት ቀናት በኋላ ከቢቢሲ ራዲዮ ጣቢያ ጋር ባደረግኩት ቃለ መጠየቅ ስራ መልቀቄንና በአሁኑ ጊዜ በኢትዮጵያ ውስጥ ያለውን ፖሊሲ መደገፍ በፍጹም የማይቻልና በጊዜው ያለው አመራር ለብዙ ሰው ህይወት እልቂት ምክንያት ስለሆነ ተባብሮ ለመስራት ፈቃደኛ አለመሆኔን አስረዳለሁ። እንዲሁም ለቀረበልኝ አንዳንድ ጥያቄ ተገቢ መስሎ ያታየኝን መልስ ሰጥቻለሁ። እዚህ ሀገር ነው ወይ ጥገኝነት የምትጠይቀው ለሚለው ጥያቄ የሰጠሁት መልስ የለም፣ ወደ መካከለኛ ምስራቅ ሀገሮች እመለሳለሁ የሚል መልስ ሰጠው። የትውልድ ሀገርህ በኢትዮጵያ የት ነው ለሚለው ጥያቄ የሰጠሁት መልስ አባቴ የኢትዮጵያ ሰሜን ክፍለ ሀገር የትግሬ ተወላጅ መሆናቸውን አስረዳው። ከዚህ ጋር በማያያዝ ከትግሬ ተጋዳዮች ጋር ለመተባበር ታስባለሁ ለሚለው ጥያቄ የሰጠሁት የሰጠሁት መልስ እኔ በሀገር አንድነት የማምን ስለሆንኩ በሀገር መከፋፈል አላምንም የሚል መልስ ሰጠው። ስደት በሳውዲ አረቢያ ስደተኛ ሆኜ በኖርኩበት እንደ ኤሮፓውያን አቆጣጠር ከ1975 እስከ 1982 በዓለም እስላም ሊግ የመስራት እድል አጋጥሞኛል። ድርጅቱ የበጎ አድራጊ ድርጅት እንደመሆኑ መጠን የህሊና ረፍት ሰጥቶኛል። በጣም በተሻሻለ አኗኗር ለመኖር በአላህ ቸርነት አጋጥሞኛል። የነበረንና ያለው የስልጣን ጉጉት በእውነቱ በዚያን ጊዜ የደርግ መንግስት አገልጋይ መሆን፣ የቀይና የነጭ ሽብር ግድያ፣ የሰው ልጅ እልቂት ተካፋይ ሆኖ መታየት ለህሊና ከባድ ከመሆኑም በላይ የወንጀሉ ተካፋይ ሊያስመስል ይችላል። በተጨማሪም በጊዜው የኢትዮጵያ mission የበላይ አስተዳዳሪዎች እንደመሆናችን መጠን በየጊዜው እየተጠራን የኃይለ ስላሴ ቡችላዎች በመሆናችሁ በሶሻሊዝም እውቀት መዳበር አለባችሁ፣ አብዮቱን በሚገባ ማንጸባረቅና ተገቢውን ግዴታቸውን መፈጸም አልቻሉም። እየተባልን በመወንጀል የሀገሩን ስልጣን ሁሉ ለመያዝ ጉጉት ባደረባቸው አጉል ስብከት እየተጠራን ወደ አዲስ አበባ እንመጣ ነበር የተባለውን ትምህርት ሸዋን ግዛውና ኃይሉ ፊዳ የተባሉ የሶሻሊዝም ሊቃውንት ነንባዮች lecture ይሰጠን ነበር። ከዕለታት አንድ ቀን በዚሁ የትምህርት ጊዜ በደርግ የተገደለ የእህቴ ልጅ ኢንጂነር ኡስማን አሕመድ ጣሃን እናት ለቅሶ ለመድረስ ደሴ ለመሄድ ፍቃድ ልጠይቅ በተነሳው ጊዜ ከአንዳንድ ወዳጆች የተሰጠኝ ምክር ደርግ የገደለውን የእህትህ ልጅ ስም አታንሳ። በዛን ጊዜ አጎቴ ሼህ ሰይድ መሐመድ ሳዲቅ የሚባሉ ሰው ሞተው ስለነበር የእሳቸውን ለቅሶ እደርሳለሁ ብለህ ፍቃዱን ጠይቅ፣ በዚያውም እህትህንም አስተዛዝነህ ትመለሳለህ የሚል ምክር ከተሰጠኝ በኋላ ወደ ሀገሬ የመመለስ ጉዳይ አልታየኝም። ስለዚህ ከፍ ብሎ እንደተጠቀሰው ጓዝህን ይዘህ እንድትመጣ በማለት በተሰጠኝ ትዕዛዝ መሰረት ጨርቄን፣ ማቄን፣ ንብረቴን፣ ቤቴን ሳልል ወዲያውኑ ተሳፍሬ ወደ ወደ ጅዳ ተመለስኩ። እንደተለመደው የሰው ስም ማጥፊያ መሳሪያ ያደረጉት የኤምባሲውን ንብረት ዘርፎ የጠፋ ከሃዲ እንዳልባል በደንብ ሂሳቡን አሰርቼ ትክክለኛ መሆኑን ከዋናው መስሪያ ቤት አረጋግጬ ከፍ ብዬ እንደዘረዘርኩት በግል ፍቃዴ ስራ መልቀቄን ለቢቢሲ በሰጠሁት ቃለ ምልልስ አረጋገጥኩ። እዚህ ላይ ሊጠቀስ የሚገባው ጉዳይ ይኸውም በደርግ ዘመነ መንግስት የነበረውን አንዳንድ ሰራተኛ ከስራ ፈንቅለው ራሳቸውን ለመተካት ይጥሩ የነበሩት አንዳንድ ሰዎች በእውነቱ ጥረታቸው ሁሉ ያተኮረው በጊዜው የነበሩትን የደርግ ረዳቶች፣ አዳሪዎች፣ የኃይለስላሴ ቡችላዎች፣ የጥንቱ መንግስት ርዝራዞች በማለት ከስራችን ለመፈንቀልና የደርጉም አባሎች የፖለቲካ አመራር ጉድለት ያለባቸውና በእውቀት ሀገርን የመምራት ችሎታ ያለን እኛ ብቻንን በማለት ያደረጉት ሙከራ ሁሉ ሳይሳካ ሳይሳካላቸው ቀርቶ አንዳንዱም ለእልቂት ዳርጓል።